بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين أما بعد أحبتي إخواني وأخواتي ወንድሞች እህቶች በያላችሁበት ሆናችሁ የምታዳምጡኝ የአገሬ ልጆች ሙስሊሞች ዛሬም እንደተለመደው ምርጥ ምክሮች ለእህቶች የሚለው ፕሮግራማችን ዛሬም ይጀምራል። ምርጥ ምክሮች ለሴቶቹ ብቻ ሳይሆን ለወንዶችም ጠቀሜታ ስላለው ወንዶችም ብታዳምጡት ይጠቅማል ብዬ አስባለሁ። ለምን መሰላችሁ? ወንድ ማለት የሴቶች አባት ከዚያ በፊት የሴቶች ልጆች ከዚያ በፊት የሴቶች ባሎች የሴቶች ወንድሞች ነን። ስለዚህ እናትህን እንዴት እንደምታውቃት ወይም ለእናትህ ምን መሆን እንዳለብህ፣ ለሚስትህ ጋር በምን መልኩ መኖር እንዳለብህ እህቶችህንና ልጆችህን በምን መልኩ ማሳደግና መንከባከብ እንዳለብህ አክስቶችህንና እንዲሁም አያቶችህን ልጅ የልጅ ልጆችህንም እንዴት አድርገህ መንከባከብ እንዳለብህ ኢስላም ለሴት ልጅ የሰጠውን ክብርና ማዕረግ አስተምሮት በሰፊው መከታተል ወንዶችም ያስፈልገናል እላለሁ። ሴት ልጅ በኢስላም ጥላ ስር ብዙ ድሎችን ተጎናጽፋለች ብለን እናምናለን። ሴት ልጅ ማዕረጓን በጣም ከፍ ያረጋት ነገር ቢኖር ኢስላም ነው። እናያለን ወደፊት ሴት ልጅ እናት ስትሆን፣ ሴት ልጅ ሚስት ስትሆን፣ ሴት ልጅ ልጅ ስትሆን፣ ሴት ልጅ እህት ስትሆን፣ ሴት ልጅ አያት ስትሆን፣ ሴት ልጅ የልጅ ልጅ ስትሆን፣ ሴት ልጅ ጉረቤት ስትሆን ያ ሰላም መዓት ነገሮችን ነው የምናየው። ስለዚህ ኢስላም ጠቅለል ባለ መልኩ ደረጃዋን ከፍ አድርጎላታል። ሴት ልጅ የማዋረድን ነገር ከኢስላም በፊት የተደረጉትን ሙከራዎችና ደባዎች፣ ግፎች በጭራሽ አንድም ሳያስቀር እስላም ከምድረ ገጽ አጥፍቷቸዋል። እንደ ህግ አጥፍቶታል። ሰው ይተገብረዋል አይተገብረውም፣ ያሌላ ነው። ለዚህ ነው ኢስላምን በደንብ የሚረዳው ሰው ማስተማርና መረዳዳት ያስፈልጋል በሚል ይህን ያመጣ ነው። ዑመር ብን ልኸጣብ ረዲየላሁ ተዓላ አንሁ እንዲህ ትላልቅ ነገሮች መቼም ሲታሰቡ ትላልቅ ሰዎችን ማስታወስ የግድ ያስፈልጋል። ዑመር ብን ልኸጣብ ረዲየላሁ ተዓላ አንሁ ምን ይሉናል? በጃሂልያ ዘመን እኮ ሴት ልጅ ምንም ናት ብለን አንቆጥራትም ነበር፣ እንደ ምንም አንቆጥራትም ነበር። ላ ነዑዱ ኒሳአ ሸይአ በጃሂልያ ዘመን ሴት ልጅ ምንም ናት ብለን አንቆጥርም ነበር። ፈለማ ጃአ አልኢስላሙ ወዘከረሁነ አላሁ ረአይና ለሁነ ቢዛሊከ ዐለይና ሐቃ። እስላም መጣና በቁርአን ሲያወሳቸው ነቢዩ ሰለላሁ ዐለይሂ ወሰለም ሲያሽሞነሙኗቸው ጊዜ ለካ ሴት ልጅ በእስላም እንዲህ ክብር ያላት ናት ለካ ብለን ሴት ልጅ ለካ ትልቅ ቦታ ያላት ናት ብለን ማስታወስ ጀመርነ። የሚገርመው እኮ ሴት ልጅ እናት ናት። ሰው እናቱን እንዴት ነው የሚንቀው? ሴት ልጅ ሚስቱን እንዴት ነው የሚጥለው የሚነቃው የሚንቀው? ሴት ልጅ ልጁን እንዴት ነው የሚንቀው? ስለዚህ በኢስላም የሴት ልጅ ክብር የእሷን ስም የያዘ ልዩ ምዕራፍ እስከሚወርድ ድረስ ነው። ሱረቱ ኒሳ የሴቶቹ ምዕራፍ ያውም ከረጃጅሞች እኮ ነው አንዱ ሱረቱ ኒሳ ለምን የሴቶቹ ምዕራፍ በሚል ብቻ እኮ አይደለም ደግሞ አንዲትን ሴት በጣም ታላቅ ሴት የነበረች የነብይና የእሷን ስም የያዘ ምዕራፍ ደግሞ በሌላ ቦታ አለ ሱረቱ መርየም የኢሳ እናት ሱረቱ መርየምን አላህ ስብሓንሁ ወተዓላ በልዩ ስም ሰጥቶ ልዩ ታሪኳን እዚያ እሱ ብቻ እኮ አይደለም የሴቶችን ልጅ የፍቻቸውን ጉዳይ በተመለከተ አላህ ስብሓንሁ ወተዓላ በቁርአን ልዩ ሱረቱ ጠላቅ በሚል የፍች የፍች ምዕራፍ የፍች ትልቅ ክስተት ነው። መሆን የሌለበትም ቢሆን መደረግ ካለበት ሲደረግ ስርዓቱ መጠበቅ እንዳለበት የሚደነግግና የሚያስተምረው ህግ የወረደበት ምዕራፍ ሱረቱ ጠላቅ ይባላል። ከዚህ ባለፈረ ሱረቱል ሙጃዲላ በምትባል በአንዲት ሴት ታሪክ የተሰየመ የአንዲት ሴት ታሪክን ጉዳይ እሱን አንስቶ መልስ የሰጠበትን አንቀጽ ምክንያት በማድረግ የተሰየመ ምዕራፍ የወረደለት የወረደበት ሃይማኖት ነው። ስለዚህ ሴትን ልጅ የመናቅ የማዋረድ የበታች አድርጎ የማየት ፈጽሞ ቦታ የለም። አላህ ስብሓንሁ ወተዓላ ሴትን ልጅ እናት ስትሆን ከአላህ ቀጥሎ ከኻሊቅ ቀጥሎ ባለ ሐቅ እንደሆነች በቁርአን ሲጠቁመን ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ ወቢልዋሊደይን ኢሕሳና ጌታህ ወስኗል ጌታህ ፈርዷል አላ ተዕቡዱ ኢላ ኢያህ ያለሱ ማንንም እንዳታመልኩ በሚል ውሳኔ ሰጥቷል አላህ على علنا وبالوالدين إحسانا بولا جوج لا يدمو ملكا من دتولو أن تحسنوا بالوالدين إحسانا يا زاتوها القضاء ربك أن تحسنوا بالوالدين إحسانا دالنا إحسان من دناو نبي صلى الله عليه وسلم صحابي يمتو إحسان والو بالوال ما من وقولوا للناس حسنا لسول جوج ملكام بلو لسوتنا ለሰው ልጆች ደግ ዋሉ፣ ደግ ተናገሩ፣ ደግ ስሩ ብሏል። መን ሐቁ ናሲ ቢሑስኒ ሱሓበቲ በጣም በጥሩ መልክ ልንጎዳኘው የሚገባና ልንከባከበው የሚገባ ማን ነው ተብሎ ሲጠየቁ ምን አሉ? أمك እናትህ ናት አሉት። ኡሙክ ቀጥሎስ ኡሙክ በአራተኛ ነው አቡከ ያሉት ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ እስላም ለሴት ልጆች የሰጣቸው ቦታ በጣም ከፍተኛ ነው። ምን የሚል ቦታ ከፈጣሪ ቀጥለው የወላጆች ውለታ ነው። ከወላጆቹ መካከል ደግሞ የእናት ሶስት እጅ የአባት አንድ እጅ ነው ክብደቱ ያለው። በእስላም ቦታ ላይ በእስላም አስተምሮት ላይ አረጁሉ ራዒን ومسؤول عن رعيته ወልመርአቱ ራዕየቱን ፊ በይቲ ዘውጅሃ ወመስኡለቱን አን ረዕየትሃ ይህ ሰውየውንም ራዒ ነው እረኛ ነው ነው ያሉት ሴትዮዋንም እረኛ ናት አሉ አባወራውና እማወራዎቹ ሁሎችም የየራሳቸው ድርሻ ቢኖራቸውም ኃላፊዎች ናቸው በሚል ረሱል አለይሂ ሰላቱ ወሰላም አንድ ቤት የሚኖረው የሚያድገው የሚያምረው ሁሉም የየራሱን ኃላፊነት ሲወጣ አባትም መወጣት ያለበትን ኃላፊነቱ ሲወጣ እናትም መወጣት ያለባትን ኃላፊነት ስትወጣ እንደሆነ በግልጽ ይነግሩናል። ታዲያ በኢስላም ሴት ልጅ ሕቁቆችና ዋጅባት አሉባቸው። ሕቁቅ አላት ሴት ልጅ ግዴታዎች ከፈጸሙ መብቶቻቸው አሉ። አሁን እኛ የሴት ልጅ መብት ምንድን ነው እንበል ግዴታውን ከመናገራችን በፊት እንደው ግዴታ ይሄን መስራት አለብሽ ይሄን መስራት አለብሽ ይሄን መስራት አለብሽ ከማለታችን በፊት መብቷ ምንድን ነው ሴት ልጅ ሴት ልጅ መብቷ ሊደረግላት የሚገባት ነገር ምን ምንድን ነው ብላችሁ ታስባላችሁ መብቶች ለሁለት ይከፈላሉ አንደኛው ማለት ስለ መብት ስናወራ ሁለት ነገሮችን ማስታወስ ያስፈልጋል። አንደኛ ባለመብቱ ማን ነው? አሁን እዚህ ባለመብቱ ስንል ሴት የምንለው ማለት ነው። መብቶች የፈጣሪ መብቶች አሉ፣ የፍጡር መብቶች አሉ። የፈጣሪ መብቶች ማለት በብቸኝነት መመለኩ፣ ለሱ ትእዛዝ ማደሩ፣ የሱን የበላይነት ማወቁ። የፍጡሮች መብት ደግሞ ለፍጡሮች ልናደርገው የሚገባ በእኛ ላይ ግዴታ ሆኖ ለነሱ መብት ያላቸው ከነዚህ መብት ካላቸው በእኛ ላይ መብት ካላቸው ፍጡሮች መካከል የመጀመሪያዋ ያው ከነብዩ ቀጥላ ማለት ነው ከአላህ ከነብዩ ቀጥለው እናት ነች። طيب ሕቁቁ የሚዋልላቸው ክፍሎች እነዚህ ከሆኑ ሕቁቅ ያለባቸው ደግሞ መክሉቆቹ ለአላህ ወንዶቹ ለሴቶች ምክንያቱም ወንዶች ለሴቶች ወይ ልጆች ናቸው እናት ናት እሷ፣ ወይ ባሎች ናቸው ሚስት ናት እሷ፣ ወይ አባቶች ናቸው ልጅ ናት እሷ፣ ወይ ወንድሞች ናቸው እህቶች ናቸው ወንድም ነው እሱ። እነዚህን ቦታዎች ተረክበው የሚኖሩ ወንዶች ለሴቶች ለሚስቶችም ለእናቶችም ለልጆችም ሕቁቅ አለባቸው። እነዚህን ሕቁቃቸውን ሲወጡ የሚያገኙት ክፍያ እንዳለ ሆኖ ያልተወጡ ሰዎች ደግሞ የሚጠየቁበት ከፍተኛ ኃላፊነት ማለት ነው። ሕቁቅ ማለት አንዳንድ ጊዜ ሕቁቆች ከሁለት ጋር የተያያዙ ሊሆን ይችላሉ። ለምሳሌ ከኻሊቅና ከመክሉቅ አላህና አሁን የሴት ልጅ ሐቅ መጠበቅ በአብዛኛው የሚመለከተው ለእሷ መዋል ቢሆን እንኳን አላህም ይጠይቃል። እሷ ስለማትጠይቅ እሱ አላህ ምንም አይጠይቅም ማለት አይደለም። እንደፈለክ ብትጫወትባት አላህ ስብሓንሁ ወተዓላ የእያንዳንዳችንን ግዴታና የእያንዳንዳችንን መብቶች በግልጽ ነግሮናል። ስለዚህ ሴት ልጅ በአላህ ስብሓንሁ ወተዓላ ዘንድ ካላት ዋናው መብቷ ሰውነቷ መታመን ነው ሰውነቷን አምኖ መቀበልና ከሌሎቹ ፍጡሮች ከሌሎቹ ከወንዶች ከሰዎች በጠቅላላ የሰው ዘር ከሚባለው የተለየች እንዳልሆነች ሊታመንላት ሊታወቅላት ይገባል وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا በተ ሚንሁማ ከወንድና ከሴት ከአባትና ከአደምና ከሐዋ ሪጃለን ከሲራን ብዙ ወንዶችን ሴቶችን ብዙ ሴቶችንም ስለዚህ የእኩልነት ፊል ኸልቂ ወተክዊኒ ሴትና ወንድ እኩል ናቸው አላህ ስብሓንሁ ወተዓላ ሰዎችን በመፍጠር ጉዳይ ሶስት አይነት መንገዶችን ያደረገልን አንደኛው ያለ አባት አራት አይነት ማለት ነው። አንደኛ ያለ አባት ያለ እናት አባታችን አደም ከጭቃ ነው የተፈጠሩት። ሚንሃ ኸለቅናኩም ወፊሃ ኑዒድኩም ወሚንሃ ኑኽሪጅኩም ታረተን ኡኽራ። ሁለተኛው ያለ እናት ከአባት ብቻ ሐዋ ሐዋ እናት የላቸውም፣ አባት አሏቸው። አባታቸው አደም። ከዚያ በኋላ ከአባትና ከእናት ሌላው ኸልቅ በሙሉ ከዚህ መካከል አንድ ጊዜ ይሄ ነገር ተቀየረ። ምን ተብሎ ያለ አባት እናት ብቻ እንድትወልድ ተደረገች። ማን? መርየም ዒሳን። በዚህ አራት አይነት ነው የሰው ልጅ አመጣጡ። በዚህ መልኩ ሰዎች ወንዶችም ሴቶችም ይፈለፈላሉ፣ ይወለዳሉ፣ እንራባለን፣ እንቀጥላለን። በዚህ ላይ ወንድ ሲሆን ደስታ ሊሰማን ሴት ስትሆን ሊከፋን ወንድ ሲሆን ሊጨበጨብና ዝግጅት ሊደረግ ሴት ሲሆን ሊታዘን ፈጽሞ እንደዚህ የሚል ነገር በኢስላም ቦታ የለውም የጃሂልያ የመሀይሞች ተግባር እንደሆነ ይነግረናል ወኢዛ ቡሽረ አሐዱሁም ቢልኡንሳ ظل وجهه مسودا وهو كظيم طيب ሁለተኛው ከሴት ልጅ መብቶች በህይወት የመኖር መብቷ ነው። በህይወት የመኖር መብቷ በኢስላም ተደንግጓል። ወኢዘ ልመውኡደቱ ሱኢለት በከነ ህይወቷ የተቀበረች ሴት ልጅ ትጠየቃለች የሚለው የቁርአን አያት የተዋራ ሚነል ልቀውሚ ምን ሱኢ ማ ቡሽረ ቢህ አዩምሲኩሁ ዓላ ሁኒን አም የዱስሁ ፊ ቱራብ ስትወለድለት ከሰዎች ተደብቆ ለብቻው ይቀመጥና ለብቻው ይሆንና ያምሰለስላል። ከነ ውርደቴ ላሳድጋት ወይስ ከነ ህይወቷ ልቅበራት እያለ የሚለው የቁርአን አያት በጣም አውግዞ በሴቶች ላይ የነበረው የጃሂልያ አመለካከት የዘቀጠና የወረደ መሆኑን ይነግረናል። ምክንያቱም ሳአማ ያሕኩሙን ይላል መጨረሻ ላይ እኮ ሴት ልጅ ካላቸው ሕቁቆች መካከል በገንዘብ የመጠቀም፣ ገንዘብ የማውጣት፣ ገንዘብ የማፍራት፣ ገንዘብ የመያዝ፣ የገንዘብ ባለቤት መሆን መብቷ ሙሉ በሙሉ የተረጋገጠ ነው። ሴት ልጅ ከአባቷ ልትወርስ ትችላለች፣ ከእናቷ ልትወርስ ትችላለች። ሴት ልጅ ሰርታ ልታገኝ ትችላለች። ሴት ልጅ በስጦታ ገንዘብ ሊመጣላት ይችላል። ይህንን ገንዘብ የግል ማድረግ ትችላለች፣ መብቷ ነው። በኢስላም ይህንን የሚከለክል ምንም ነገር የለም። ሶስተኛው ይሄ ነው። አንደኛው በአፈጣጠር እኩልነቷ፣ ሁለተኛው የመኖር መብቷ፣ ሶስተኛው ባለገንዘብ የመሆን የገንዘብ ባለቤት መሆን የምትችል መሆኗን ኢስላም ያረጋግጣል። አራተኛው ሴት ልጅ ልታስብ በነፃነት ልታስብ፣ ልትጽፍ፣ ልታወራ፣ ልትናገር፣ ልትጠይቅ፣ ልትማር፣ ልታስተምር ትችላለች። አስተሳሰብ ነፃነት ማለት የመረጠችውን አረፍተ ነገር፣ የመረጠችውን ሐሳብ፣ የመረጠችውን አመለካከት ተጠቅማ ሰውን ልታስተምር ልትማር ለራሷ ትችላለች። ኢማሙ ሙስሊም አቡ ሰዒድን አልኹድሪ ረዲየላሁ ተዓላ አንሁ መነሻ አርገው አንዲት ሴት ነቢዩ ጋር መታ ወንዶች እኮ የእርሰውን ሐዲስ በሙሉ ወሰዱብን፣ አንድ ቀን ሊያደርጉልን ይገባል እና በዚያ ቀን እየመጡ ያስተምሩን ይገባል አሏቸው። በዚህ ቀን ተሰባሰቡና ነገሩኝ ብለው ነገሯቸውና ተሰባሰቡ። በተሰባሰቡበት ቀን ሄደው ነቢዩ ሰለላሁ ዐለይሂ ወሰለም ትምህርት ሰጧቸው፣ ለሴቶቹ አስተማሯቸው። ማለት ይኸው ወንዶችም እንደሚማሩ ሴቶችም ይማራሉ። ሴቶችም የመማር እድላቸው የተጠበቀላቸው ነው ነው። አምስተኛ የትዳር ጓደኛዋን፣ ባሏን፣ የትዳር አጋሯን፣ የኑሮ አጋሯን የመምረጥ እድሏ ሙሉ በሙሉ የተረጋገጠ ነው። ሴትን ልጅ በግድ መዳር ክልክል ነው። ድር ያለው ቢል እንኳን ወላጅና ወንድም እምቢ ማለት ትችላለች። እምቢ ማለት ትችላለች። አባት ልጅን አስገድዶ መዳር አይችልም። አስገድዶ እኔ ያልኩሽን ብቻ እንጂ አንቺ ያልሽው አይሆንም ብሎ ማስገደድ በፍጹም አይፈቀድለትም። ይህንን በተመለከተ ብዙ አሐዲሶች ተወርተዋል። አንዷ አባቷ ዝም ብሎ ዳራትና ግቢ ያላት ገባች። ለነቢዩ ዓለይሂ ሰላቱ ወሰላም ሄዳ ከሰሰችው። እንዲህ አለኝ አባቴ እንዲህ አደረገኝ ነው። አዎ ካልፈለግሽው አሁን ልትተዩ ትችያለሽ ሲሏት፣ አይ ወንዶች አባቶች በልጆቻቸው ላይ ይሄ አይነት መብት እንደሌላቸው እንዲያውቁ ብዬ እንጂ እኔ እንኳን መለያየት አልፈልግም ከዚህ ሰውዬ አለቻቸው ይሉናል። እንኳን የፈታች ሴት እንኳን ነፍስ ያወቀች ሴት አይደለችም፣ ህፃኗም ቢሆን ትንሿም ብትሆን በጣም ከአቅም አዳም በታች ያልሆነች ካልሆነ በስተቀር ልጅም ብትሆን ፍቃድ ያስፈልጋታል። ሀታ የምታፍር እንኳን ከሆነች ዝም ማለቷ አለመቃወሟ እንደ ስምምነት ተቆጥሮ ሊሄድ ይችላል። እምቢ ካለች የማይሆናት ከሆነ በመጨረሻ ማናገሯና ማስቆሟ አይቀርም ነው። ስለዚህ ሴት ልጅ ከመብቶቿ አንዱ የምታገባውን ወንድ የሚያገባትን ወንድ መምረጥና ማየትና መወሰን የእሷ ኃላፊነት የወይም ብቸኛ መብቷ ነው ነው። ታዲያ ሴት ልጅ ራሷን ልድር ትችላለች ማለት ነው? ጋብቻውማ ሲፈጸም ቤተሰብ ይኖርላት። ምክንያቱም ከጋብቻ በስተጀርባ ጉልበቶች ሊኖሩ ይችላሉ። ወንዶች የሚያስፈልጉበት አጋጣሚ ሊኖር ስለሚችል ለዚያ ጉዳይ የሚሆኑ አባት ወይም ልጅ ወይም ወንድም ወይም አጎት ወይም እነዚሁ አካሎች የወከሉት ወይም ደግሞ ሸሪዓ ፍርድ ቤት ሊረዳት ሊያስገድድላት የሚችል እነዚህ እነዚህ ሊኖሩ ግድ ይላል ማለት ነው። ሴትን ልጅ በጋብቻ ዓለም ላይ ማንም ሰው ሊያስቸግራት አይችልም። ስላላወቁ እንጂ የእኛ ሴቶች በአሁን በሚታየው መልኩ በሚሰማው መልኩ ወንዶቹ ሴቶችን ሊያስቸግሩ አይችሉም። ምክንያቱም ጋብቻም ላይ እምቢ ካሉ አንድርም ካሉ ወንድሞች ወደ አጎቶች ይሄዳል። አጎቶች እምቢ ካሉ ወደ አጎቶች ልጆች ይሄዳል። እነዚህም እምቢ ካሉ ወደ ሸሪዓ ፍርድ ቤት ይከዳልና ሴትን ልጅ የመዳር መብቱ ያለው ሰው ለግሉ ጥቅም ብሎ አሳማኝ ባልሆነ ምክንያት እምቢ ካለ ኃላፊነቱ ወዴት ይሄዳል? ወደሚቀጥለው ይሄዳል ማለት ነው። ስድስተኛ የሴት ልጅ መብት ከሚባሉት መካከል ነፈቃ ነው፣ ቀለብ ነው። ቀለብ የማግኘት መብቷ ነው። ቀለብ ሴት ልጅ ሊቀልባት የሚገባ አካል አላህ አስቀምጧል። የመጀመሪያው አባት ከአባት ከመውጣቷ በፊት አባት ከሞተ ወንድሞች ካሉ ካሏት ወንድሞች፣ ወንድሞች ከሌሏት አጎቶች፣ እንዲህ እያለ እስከ ቤተሰቡ እስከ ሩቅ ቤተሰብ ድረስ ይቀጥላል። በትዳር ዓለም ላይ ከሄደች ጀምሮ ደግሞ በቀለብ ያለበት ባል ነው፣ ትዳር ነው። በትዳር ላይ እስካለች ድረስ የእሷን ስንቅ የእሷን ቀለብ የእሷን ልብስና ጉርስ መቻል ያለበት ወንድ ነው። አስኪኑሁነ ሚን ሐይሱ ሰከንቱም ከተቀመጣችሁበት ቦታ ላይ አስቀምጧቸው ይላል አላህ። ሚን ውጅዲኩም ከሀብታችሁ ላ ወላ ትዳሩሁነ ሊቱضይቁ ዐለይህነ በእነሱ ላይ ለማጣበብ ስትሉ አታስቸግሯቸው ይላል አላህ። ወኢንኩነ ኩነ ኡላቲ ሐምሊን ነፍሰ ጡር ቢሆኑ እነዚህ ሴቶች ፈአንፊቁ ዐለይህነ ሐታ የضዕና ሐምለሁነ ያ ያረገዙትን ፅንስ እስከሚያስቀምጡ ድረስ እስከሚያስወርዱ እስከሚወልዱ ድረስ ስጧቸው ፈኢን አርضዕነ ለኩም ፈአቱሁነ ኡጁረሁነ ከፈታችኋቸው በኋላም እነሱ ሊያጠቡላችሁ ፈቃደኞች ከሆኑ ከወለዱም በኋላ ክፍያውን ልትከፍሏቸው ትችላላችሁ። አንቺማ ከሆንሽ አልከፍልሽም አትበሏት። ወይን ኩነ ኡላት ወአተሚሩ በይነኩም ማዕሩፍ ወይን ተአሰርቱ ፈሰቱርዚዑ ለሁ ኹራ አንዱ ሌላውን ለማስቸገር ወንድና ወንድምን እንትን ባልና ሚስት በልጆቹ የተነሳ አንዱ ሌላውን ለማስቸገር የምትተሳሰቡ ከሆነ ሌላዋ ታጠባለታለች ፈተቱፊቁ ለሁ ኡኽራ ሌላዋ ሴት ታጠባለታለች አንቺ የፈለግሽው ቦታ ላይ ሄደሽ ህይወትሽን ልትመሪ ትችያለሽ ይላል አላህ ከዚያ በኋላ ሊዩንፊቅ ዙ ሰዓትን ሚን ሰዓቲሂ ሀብት ያለው ገንዘብ ያለው ሀብት ያለው ሰው እሱ በራሱ በሱ በአቅሙ ልክ ነው የሚሆነው ወመን ቁዲር አለይህ ሪዝቁህ ሪዝቁ የጠበበበት ሰው ደግሞ فلينفق مما آفاءه الله مما آتاه الله አላህ ስብሓንሁ ወተዓላ ከሰጠው ነገር ብቻ ነው የሚያበላው እንጂ አንዱ ሀብታም በጣም ብዙ ነገር እንዲሰጥም ስለተደረገ ሌላው ድሃ ደግሞ ልክ የዚህን አይነት ነገር መስጠት አለብህ በሚል ተመን ሊወጣ አይገባውም። ለምን ሀብትና ሀብታምና ድሃ እኩል አይደለማ፣ እቤታቸውም እኩል አይደለማ የሚበሉት። እባሉ ሀገር በነበረችበት ጊዜ የሀብታም ሚስትና የድሃ ሚስት እኩል አይደለም የሚበሉት። ስለዚህ ሊዩንፊቅ ዙ ሰዓት ሚን ሰዓቲ ወመን ቁዲረ ዐለይህ ሪዝቁሁ ፈሊዩንፊቅ ሚማ አታሁ ላህ ላ ዩከልፉ ላሁ ነፍሰን ኢላ ማ አታሃ አላህ ስብሓነሁ ወተዓላ ማንኛዋንም ነፍስ ከሰጣት በላይ አያስገድድምና ይለናል። ስለዚህ የአላህ ስብሓነሁ ወተዓላ ፍቃዱ ሆኖ የሴቶች መብቶች በሚል ያነሳነውን ጉዳይ ዛሬ አልጨረስነውም። በሚቀጥለው ቀን በሌሎች ርዕሶች እስከምንገናኝ ድረስ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። رياض الجنة ضرب هاء قصفنا من نسائمها الثمينة بني قومي إلى القرآن هبطوا نعش أبدا قرونا آمنين نعش أبدا القرآن